رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع في باب بيع الأصول والثمار رقم الحديث 729 حديث جابر ابن عبد الله من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن جابر بن عبد الله رضي الله عنهما قال قال رسول الله صلى الله عليه وسلم لو بئت من أخيك ثمرا فأصابته جائحة فلا يحل لك أن تأخذ منه شيئا بما تأخذ مال أخيك بغير حق رواه مسلم وفي رواية له أن النبي صلى الله عليه وسلم أمر بوضع الجوائز طيب وعن جابر بن عبد الله رضي الله عنهما أنه قال قال رسول الله صلى الله عليه وسلم لو بئت من أخيك ثمرا فاصابته جائحه فلا يحل لك أن تأخذ منه شيئا بما تأخذ مال أخيك بغير حق رواه مسلم وفي رواية له أن النبي صلى الله عليه وسلم أمر بوضع الجوائح آه، كجابير بن عبد الله يسنم يا فلم سر الله عليه وسلم ويمولي الله የሚቀጥለውን ይላል ጃቢር قال ምን አለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል ትናንት ለቀራነው ሐዲስ ማብራሪያ ነው የዛሬው ሐዲስ አንድን ፍራፍሬን ሳይበስል እንዲያሸጡ ሚል ሐዲስ ቀርተናል ሐታ ይስወደ አው ሐታ ይሽተደ ይላል ሳይበስል ሳይጠነክር መሸጥ አይበቃም ብሎ ነበር ለምን አጋጣሚ ያደጋ ነገር መቶ ውርጭ ነገር መቶ ሊያበላሸው ይችላል ሳንቲም ተቀብለህ ያን ነገር ሰተኸው ያን ነገር ደግሞ ውርጭ ከመታበትና ካበላሸበት የወዲም ክን ገንዘብ በምን መልኩ ልትበላው ነው ምክንያቱ ነው ዛሬ የሚነግረን ለው ቢዕተ ብትሸጥ ለምሳሌ ያሉት ያብራሩ ምን አኺከ ከወንድምህ ወይም ለወንድምህ ሰመረን ፍሬን ነገር ሸጥክለት ያልበሰለ ገና ዛፉ ላይ ከዚያ فاصابته جائحه የሆነ ሙሲባ በላ ነገር እንደበረዶ በረዶ እንደ ውርጭ ነገር መጣው فلا يحل لك لانت ለሻጩ አይፈቀድም አንተ خذل ትቀበል ሚንሁ ከዛ ከሸጥክ ለሰውዬ ሸይአን ምንም ነገር መቀበል አይፈቀድልህም ለመሆኑ እንዴት ትቀበላለህ ቢመ በምን ትቀበላለህ ማለ اخيك የወንድምክን ገንዘብ እንዴት ተቀበላል በምን ምክንያት ቢመ ማለት بأي سبب ማለት ነው በምን ምክንያት تاخذ ትይዛለህ ማለ اخيك የወንድምክን ገንዘብ بغير حق ያለ አግባብ እንዴት ትወስዳለህ እንደው ሲጀመር አይፈቀድልህም ስለዚህ ለዚህ ነው የተከለከለው አሉት ይላል ሙስሊም የዘገበው ዘገባ ነው وفي روايه ለሁ ተውላጠ ስሙ ወደዛ ወደ ሙስሊም መለሰው አሁንም ሙስሊም ናቸው በላ ዘገባቸው ማለት ነው አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አመረ አዘዋል بوضع جائحه ጃይሃ ማለት ያው ሙሲባ ነገር ነው ብለናል አልሙሲበቱ العظيمه እንደ ማለት ነው ያጋጠመን ችግር ነገር መተው እንዳለብን አዘዋል وضع ማለት ተርክ ማለት ነው ቢተርክ ጃኢሃ ችግር ነገር ካጋጠመ በዛ ነገር ሳንቲም መቀበል ማለት ነገር አይሆንም አይቻልም ቢመ ተخذ ለበምን ትይዛለህ በምን ትቀበላለህ በምን ምክንያት ሳቢማ እንደማለት ነው ወዓላማ በምን ምክንያት ትቀበላለህ ለው የሚለው فلا يحل لك ደው ብትሸጥኮ አይፈቀድልህም ለው ሸርጥያ አድርገን ብትሸጥ በዚህ መልኩ አይፈቀድልህም فلا يحل جواب الشرط ይባላል ይሄ ወይም ደግሞ ለው የምትለው ቃል بمعنى ان ትመጣለች لو بعت ان بعت من اخيك ثمرا فاصابت جائحه فلا يحل لك ان تاخذ منه شيئا ብትሸጥና ውርጭ ነገር ቢመታው የወንድምክን ገንዘብ መቀበል አይፈቀድልህም በጥቅሉ ሐዲሱ የሚያመለክተው ያለፈውም የዛሬውም ሐዲስ በይዑ ሲማር ፍራፍሬ መሸጥ አይቻልም حتى تزهي وزهوها ان تحمار او تصفر ብለናል እንደዚሁም وتنهى عن بيع وتنهى عن بيع العنب في شجره حتى يسود ወይንም እስከሚጠቁር የሚቀራው በመጥቆር ስለሆነ واذا سود بعض انواعه دخل النضج وطاب اكله መጥቆር ከጀመረ ያው መብላት ይቻላል ነው እህልን ነገርም ደግሞ ቁርምቡ ቁርምብ ታቀላችሁ እህሉን አቅፎ የሚይዘው ቁርምብ ይባላል ቁርምቡ ውስጥ እያለ መሸጥ አይቻልም hatta ይሽተድ እስከሚበስል ይሄ ለውዝ የሚባል ነገር ወይም ምንድነው የሱዳ ምንድነው የምትሉት እሱ ከነቁርምቡ ይሸጣል አይደል ከበሰለ በኋላ ችግር የለውም ከነቁርምቡ ከበሰለ በኋላ ከሆነ ችግር የለም ሳይበስል ቁርምቡ ውስጥ እያለ መሸጥ አይቻልም ነው ከመብሰሉ በፊት ቢሸጥ ለሰው ልጅ ምንም አገልግሎት አይሰጥም طيب ያው የፍራፍሬዎች የመቅላትና የመብሰላቸው አይነት በቢጫነት ሊሆን ይችላል በቀይነት ሊሆን ይችላል እንዲሁም በመጥቆር ሊሆን ይችላል ያው በሰለ በሚባልበት የመብሰል ምልክት ሳይታይ መሸጥ አይቻልም ፍራ እህልም ከሆነ hatta ይشتد ለምግብነት ለመዋል የሚያስችለው ቁማና ነገር ላይ ሳይደርስ መሸጥ አይቻልም ነው ነሃል ባኢአ ወልሙብታዓ ብለዋል ያው ሙሽተሪም ገዥም ሆነ ሻጭ ተከልክለዋል ነው ቀጥሉ وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال من ابتاع نخلا بعد أن تؤبر فثمرتها للبائع للبائع الذي باعها إلا أن يشترط المبتاع متفق عليه وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم أنه قال من ابتاع نخلا بعد أن تؤبر فثمرتها للبائع الذي باعها إلا أن يشترط المبتاع متفق عليه طيب ይሄ ሐዲስ ደግሞ የሚነግረን ምናልባት ተምር እንዴት እንደሚያፈራ ታውቁ ከሆነ የሚወለደው ከሁለቱ አይደል ከወንድና ከሴቴ ተምርም የሚያፈራው ከወንደው ጋር አበባ ጋር ሲዳቀል ነው መዳቀል የሚባል ነገር አለ የወንዱን አበባ መተው ሴቴው ላይ አብረው ያስሩታል ይሸፍኑታል ማከላው እየቀነጠሱ ማከላው ሽፍን ያደርጉታል ሰው ኳባ ያዳቀለው ንፋስ ያዳቅለዋል ይላሉ የሚያጅ ነገር ነው ካንዱ ዛፍ ወደ አንዱ ዛፍ እያዳቀለው እንጂ ዝም ብሎ አይበቅልም ይላሉ ስለዚህ አብዱላህ ኢብኑ ዑመር ምናሉ ከነብያችን በመጥቀስ አነሁ ቃል ነብያችን ብለዋል ይሉን ነው ማን ይብታዓ የገዛ ሰው የተምር ዛፍ ነው ነክል ማለት بعد ان تعبر ከተዳቀለች በኋላ እንድታፈራ ብለው ካዳቀሏት በኋላ የገዛ ሰው መንብታ መንሽተራ እንደማለት ነው فثمرتها ከተዳቀለ በኋላ ተምሩን ዛፉን ስንገዛው በይዑል ኡስል ነው ያለው በነገራችን ዛፉን መሸጥ ነው فثمرتها ፍሬዋ للبائع ለሻጩ ነው የሚሆነው الذي باعها ለዛ ለሸጣት ዛፏን ለሸጠው ነው የሚሰጠው ለምን ደክሟል የደከመበት የለፋበት ነው ለምሳሌ መሬት ብሸጥ ዘርቸዋለሁ መሬቱን መሸጥ ፈለኩኝ እሸጣለሁኝ ያ ጤፍ ግን ለኔ ነው የሚሆነው የዘራሁት ነው ስለሆነ ማለት ነው ግን እውሉ ስምምነት ላይ ከገባ ከነጤፉ ከተባለ ያው በውላቸው መሰረት ይሆናል አሁንም فثمرتها للبائع ያሉ ፍሬዋ ከተዳቀለ በኋላ የተሸጠ ዛፍ ፍሬው ለሻጭ ነው የሚሰጠው الذي باعها ለሸጣት ማለት ነው الا ان يشترط المبتاع مبتاع ማለት ሙሽተሪ ማለት ነው የገዛው ሰው ቅድመ ሁኔታ ቢያስቀምጥ እንጂ እኔ ይሄን ዛፍ መገዛ የተምሩን ዛፍ ነخሉን መገዛ አብሮ የተዳቀለው ፍሬ የምሸጥልኝ ከሆነ ነው እሱን አብሮ የምገዛው ካልሆነ አይወጣኝም ባህር ዛፍ ይሸጣል ለምሳሌ ሲሸጥ አሁን የደረሰ ባህር ዛፍ አለው ይሄንን ቆርጬ ነው የምሸጥልህ ይለዋል አይ ከነ እንዳለ ካልሆነ አልፈልግም ይላል በስምምነት ያስገቡታል ያሁኑ ቁረጥ ችግር የለም ወደፊት የሚወጣው ግን የራስን ይላል ደግሞ አሁንም ሰብር ላይ እንደዛ ነው አሁን የተዳቀለው ፍሬ ያሁን ያለው ፍሬ ሳይነጋገሩ ይሄን ተምር ግዛኝ አለው እሺ ምን ያክል ይሄን ያክል ሸጭልሃለሁ አለው በበነጋው ተጣሉ እ ገዢ ከነፍሬው ነገዛው የገዛው አለ ሻጭ አይ እስና አልጨመርኩልህም አለ የማን ቃል ይሰማል የሻጭ የሻጭ ነው እውል ላይ አልገባም ማለት ነው አላነሱትም ጭራሽ ነው አንስተውት ግን ገዥ ለኔ የሚሆነው ካለ ወይም ሻጭ የኔ ነው ለአንተ የሚሰጥ አይደለም ካለ ከተስማሙበት ችግር የለውም ነው بعد ان تعبر ما መንብታ بوحالا من ابتاع نخلا اشترى اصل النخله اصل النخل النخل اسم جنس يذكر ويؤنث نخل የሚለው ቃላቱ ወንድም ሊሆን ይችላል ሴትም ሊሆን ይችላል ነው የሚለው يذكر ويؤنث والجمع نخيل ይላል نخل ከሆነ ለአንዷ ዛፍ ነው አንዷ ዛፍ እንላለን አንዱ ዛፍ እንላለን አይደል አንዱ ስንል ወንድ አድርገነው ነው አንዷ ስንል ደግሞ ሴት አድርገናት ማለት ነው ነኺል ካልን ግን ሐየ ነኺል ያው የተምር ዛፍ የበዛበት እንደማለት ነው يقال نخله مؤبره ومأبوره የተዳቀለች والاسم منه الآبار ተዕቢር ከሆነ ተልቂህ ነው ይላል طيب ከዚህ ሐዲስ ነው ምንድነው መንጥቁል ሐዲስ አነ من باع نخلا قد ابره فثمره لبائعه ብሏል ከተዳቀለ በኋላ የተሸጠ ዛፍ ፍሬው ለሻጭ ነው አለ ከዚህ የምንረዳው ምንድነው ሳይዳቀል ከተሸጠሳ ፍሬው ለማን ነው የሚሆነው ይሄ መፍሁም الحديث ይባላል የምንረዳው ነገር ማለት ነው ከመዳቀሉ በፊት ከሆነማ ለገዥ ነው የሚሆነው ማለት ነው ومفهوم الحديث ان من باع النخل لم يعبره فثمره لمشتريه طيب ሲሸጥ ገዢ ወይም ሻጭ ፍሬው ለኔ የሚሆነው ካለ ያው የተባለ ነገር እንዳለ ተቀባይነት አለው ነው ሌላው ኢላ ይሽተርጦ ሙብታዑ የሚለው ቃል አንድን ዛፍ ሲሸጥ አንድ ሰው እንዲህ ያለውን ማብረት ይሸጥልኝ እንዲህ ያለውን እንዳሸጥ አልሸጥልህም ማለት እንደሚቻል ያሳያል ነው የሚለው ሸርጥ ካላስቀመጠ በስተቀር ሲል ሸርጥ ካስቀመጠ ያው ላስቀመጠው ሰው ይሰጣል እንደማለት ነው ያሳያል እሺ ቀጥሉ እስቲ أبواب السلم والقرض والرهن والرحم والربح نه والرح والرحم نو نعم ايش اللي له مش شفته دور عن ابن عباس رضي الله عنهما قال قدم النبي نعم. صلى الله عليه وسلم المدينة وهم يسلفون في في الثمار في السنة في في الثمار السنة والسنتين فقال من أسلف في ثمر فليسلف في كل في كيل معلوم ووزن معلوم إلى أجل معلوم متفق عليه وللبخاري من أسلف في شيء طيب إن أنت كتاب النباب بريا متى يدنا ባቡ ሰላም ነው እዚህ ጋር አሁን ባቡ ሰላም የቅጠል እንለዋለን የቅጠል ምን ማለት ነው በገጠር እንግዲህ ገጠር ያደጋችሁ ናችሁ የሚገባችሁ ዘር ሊዘሩ ሲሉ ገበሬዎች ብር ያስፈልጋቸዋል ዘር የሚገዙበት አንዳንድ ነገር ሀጃቸው ይበዛል የነሱ ሸቀጣቸው ብራቸው እህል ነው እህሉ ደግሞ በጋውን ሲሸጡት ምን ሲሉ ስለከረሙ ክረምት ላይ ትንሽ እህል ይቸግራቸዋል ሽጠው ወደ ብር የሚቀይሩት እህል አይኖራቸውም ያን ጊዜ ምን ያደርጋሉ ወደፊት ከምናመርተው እህል በዚህን ዋጋ እንሸጥልሃለን ገና ታርሶ ተዘርቶ ታርሞ ታጭዶ ተወቅቶ ከሚገኘው ኪሎ 10 ብር ለምሳሌ ጤፍ ምን ይሆን እሸጥልሃለሁ ስንት ሁለት ኩንታል ሶስት ኩንታል ይባባላሉ ነጋዴው ጋር መጣው ነጋዴ መከረም ላይ ብዙ ብሩን አይጠቀመው ማለት በጋራ ይመስል የሚፈልገው ስለዚህ ያን ጊዜ እሺ እኔ ደግሞ ብሩን ሰጣለሁ ይላል ዋጋውን አሁን ከፍላለሁ አሁን ከፈለኝ ነው የሚለው ገበሬውም እህሉን ማስረክብህ ግን በመህር ነው ይላል ዋጋው ተቆርጦ ነው ግን እሺ ይባባላሉ ይጻጻፋሉ በመቼ ወር መቼ ቀን እንዲያለ ሁሉ ነገር ይጨርሳሉ ይሄ ምን ይባላል የቅጠል ይባላል አሁን ብዙ ጊዜ ሱቅ ሄደን ስንገዛ እቃውን ገዝተን ብሩን በምናቆየው እዚህ ላይ ደግሞ እቃው የለም ብሩ ነው የሚቀደመው ሰላም ላይ ግልጽ እንዲሆንላችሁ ባቡ ሰላሚ ስለ ቅጠል የሚገልጽ ነው የቅጠል መሸጥ ወደፊት ከማ ከማዘምረው አዝመራ ልሸጥልህ አሁን ብሩን ስጠኝ የሚባል ነገር ማለት ነው አሰላሙ ወሰለፉ بمعنى واحد ሰለፍና ሰላም አንድ ነው ይላል በቋንቋ ደረጃ ባይሆን ሰለፍ ማለት ለየት ትርጉም ይጨምራል ብድር እንደማለት ነው አስልፍኒ ካላ አበደረኝ ማለት ነው بمعنى አቅርብኒ እንደማለት ነው ሰላም ሰላም የተባለበት ምክንያቱ ጥሬ ገንዘቡን እዛው የሚዋወሉበት ቦታ ላይ ስለሚያስረክብ ነው ብሩን የሚገዛውን ነገር ግን ገና ሳይቀበል ማለት ነው طيب ይሄ ሰላም ማለት ምንድነው ከሸሪዓ አንፃር ሰላም የሚባለው ግብይት ምን አይነት ግብይት ነው ብትባሉ አቅዱን على موصوف في الذمه مؤجل بثمن مقبوض بمجلس العقد ይሉታል ሰላም ማለት መዋዋል ነው አቅድ ማለት መዋዋል ንዋዋስ በምንድን ነው አላ እንደዚህ ያለ ነገር ተብሎ ጤፍ አንድ ኩንታል ገብስ ሁለት ኩንታል ለምሳሌ ልሰጥህ ይላል እኔ ላይ ሊኖርብኝ በዚህን ያክል ዋጋ አሁን ግዛኝ ይላል ያን ምሸጠውን ነገር ምሰጥህ ግን ለጊዜው ፍዝማ እኔ ላይ ያለ ዳን የሚሆነው የማስረከብ ግዴታ ይኖርብኛል ሙአጀል ነው ይለዋል የሚቆይ ማለት ነው ቢሰማኒ መቅቡት አላችሁ ይሰማል ቢሰመን መቅቡድን በሚከፈል ሳንቲም ማለት ነው በሚከፈል አሁን እጅ እጅ እጅ በእጅ በሚሰጥ ገንዘብ ማለት ነው طيب ገንዘቡ አሁን የሚሰጥ የሚሸጠው ነገር ግን ገና ወደፊት የሚሰጥ እዳ ሆኖ በሻጭ ላይ የሚቀመጥ وبهذا التعريف فهو بيع عجل ثمنه ዋጋው ቀድሞ ወኡጅለ ሙሰመኑሁ ይሉታል ዋጋው ወይም ተሻጭተው ነገር የሚዘገይ ማለት ነው ሰላምን በተመለከተ ማስረጃ ምን አለን ለመብቃቱ ቁርአን አለን ሐዲስ አለን ኢጅማዕ አለን ቂያሱም ይሰጠዋል ይላሉ ቁርአኑ ምን ሲል ነው ደግሞ ሰላምን ያጸደቀው ካላችሁ يا ايها الذين امنوا اذا تداينتم بدين الى اجل مسمى فاكتبوه ይሄ ነው እናንተ ያመናችሁ ሰዎች ሆይ የሆነ ነዳ በምትበዳደሩ ሰዓት ለተወሰነ ጊዜ እስከዚህ ጊዜ ተባብላችሁ ስትዋዋ ስትበዳደሩ ጻፉት መጻፍ አለባችሁ ሲል ሰላም አሉ ابن عباس اشهد ان السلف المضمون الى اجل مسمى قد احله الله في كتابه ያሉ ይሄ አሁን እየተነጋገርንበት ያለውን ሰላም ከዚህ ጊዜ እስከዚህ ጊዜ ተብሎ ምን ጻጻፈውን አላህ ፈቅዶልናል አብቅቶታል ፈቅዷልም ብለው ይሄንን ቁርአን አነበቡ ይላል ሐዲሱ ያው ወደፊት የምንቀራው ሐዲስ ነው ግልጽ አሁን ቅድም የቀራሽው ሐዲስ ነው ግልጽ ነው ቂያሱም ይሰጠዋል ገበሬው ሲቸገሩ ብሩን ተቀብለው እቃውን ግን ቀስ ብዬ ሰጣለሁ ብለው ማዋል የሚያስችል ነገር አለ ለምን አበሩራቱ ተቢህ محظورات እጅህ ላይ የሌለ ነገር አትሽጥ የሚል ሐዲስ ቀርተናል ማለሰ عندك የሚለው ሐዲስ ማለት ነው ላ ተቢዕ ማለሰ عندك እጅህ ላይ የሌለ ነገር አትሽጥ ነበረ አሁን ይሄ እጅ ላይ የሌለ ነገር ነው ልክ እንደ አራያ ትናንት ለሸት ይበቃል እንዳልነው አሁንም የተፈቀደ ለምን አስፈላጊና ወሳኝ ስለሆነ አሁን ለንግድ አይደለም ሀይቀ ካየ ነው ብር ስለሚያጡ ስለሚቸግራቸው ወደፊት አምርቼ ሰጣለሁ አበድሬ ነገር ነው የሚመስለው ሽያጭ ይሁን እንጂ እርግጥ የሚገዛው ሰውዬ ለነሱ ትብብር ወን ቢገባ እሱ አሁን ዋጋ ስለሚቆረጥ ዱቤ ስለሆነ ደግሞ ዋጋው ቀነስ ነው የሚለው ጤፍ 20 ኪሎ 20 ከሆነ ለምሳሌ አሁን የሚስማሙት በ15 በ16 አካባቢ ነው በሚያዋጣቸው ማለት ነው አላየሃል ቂያሱም ይሰጠዋል اجماع አለ ብለዋል ኢማሙ ሻፊዒ اجمعت الامه على جواز السلام فيما علمت ብለዋል በታወቀ ነገር ላይ የቅጠል መሻሻጥ ይቻላል እንደው እህል ይሰጥልሃለሁ አይባልም ምን ያህል ኩንታል እንደሆነ መቼ እንደሚያስረክበው የት ቦታ ትራንስፖርት የሚያጣላል በቤት ያመተህ ነው ወይስ እዚህ ገበያ ወጥተህ የምታመጣው መጋዘን ነው የት ነው የምታስረክበው ቦታ ሁሉ መታወቅ አለበት የጋሪ ክፍል የታክሲ ክፍል ያኋላ ጭቅጭቅ እንዳይመጣ ቀኑ መጋቢ 30 ተብሎ መቆረጥ አለበት ወይም ደግሞ ከመጋቢ 30 አንድ እስከ 30 ምን ይባል ይችላል ችግር የለውም ከተስማሙ ኩንታል ነው ሁለት ኩንታል ሶስት ኩንታል መታወቅ አለበት እህሉ ምን እህል ነው መታወቅ አለበት በሚዛን ከሆነ በሚዛን በክብደት ከሆነ በክብደት በስፍር ማለት ነው የሚሰፈር ከሆነ በመስፈርም ቢሆን መዋዋል ላይ አንድ ነገር የሚቀር ነገር የለም ምስክር አለ ጽሁፍ አለ ፍርማ አለ طيب ሰላም የሚለው የቅጠል የሚለው ነገር ለመብቃቱ ሸርጦች መስፈርቶች አሉ መስፈርቱ ምንድነው እሽያጭ ላይ ያስቀመጥነው መስፈርት ሰላም ላይም ይመጣል እሽያጭ ላይ ምን ብለናል ሁለቱ ሰዎች መዋደድ ያለባቸው መስማማት አለባቸው ሻጭም ገዥም ገዱ የሚሆን ነገር የለም ሁለቱም መስማማት አለባቸው ብለናል መረካከብ ብሩ መታወቅ አለበት ብለናል የሚሸጠው ነገር የታወቀ መሆን አለበት ብለናል መጅሁል ነገር ከሆነ አይቻም ያ ብዙ መስፈርት አስቀምጠናል እዚህም ላይ እንደዛው ነው ወሽቱሪጡ ለሲሐቲ عقده شروطا زائده على شروط البيع ሰላም የሚለው አሁን ያዝነው ርዕሳችን ከመሻሻጥ መስፈርት የሚጨምረው አንድ ነገር አለ ይላል ለምን لتبعده عن الجهاله في قدره ووقته ونوعه شروط البيع እንዳለ ሆኖ ይጨምራል ምን ወቅቱ መታወቅ አለበት አይነቱ መታወቅ አለበት ቀድሩ መታወቅ አለበት ይሄ ሲሆን በሻጭም ሆነ በገዥ ላይ ችግር አይደርስም ምክንያት መደርደር አይመጣም ማለት ነው ለሁለቱም ተሻሻጮች ጥቅማቸውን ያስከብርላቸዋል ስለዚህ ከርሞ አሁን ብሩ ሲቀበል ከርሞ የሚሰጠውን እህል መታወቅ አለበት አልዕልሙ ቢልሙሰለም ቢሂ ሙሰለም ቢሂ መታወቅ አለበት አልዕልሙ ቢሰማ በምን ያህል ዋጋ የምንሻሻጠው ነው መታወቅ አለበት ዋጋውን አሁኑ መቀበል አለበት ባለው ባላህሉ ወደፍተህ የሚያስረክበው እዛው የሚዋውልበት ቦታ ላይ ሌላው የህሉን አይነት እንግዲህ ስንዴም ሆኖ ገብስም ሆኖ አይነት አይነት አለው ያ በግልጽ መቀመጥ አለበት በግልጽ እንዳይጣሉ የሐረሪ ቡና የከሌ ቡና እንደሚባለው መታወቅ አለበት ዋጋው ስለሚለያይ የሚሰጥበት ቦታው ብያቸዋለሁ የሚያስረክበት ሰዓቱ ጊዜው የሁሉ መታወቅ አለበት አንዳንድ ዑለማዎች ሰላም አይበቃም ብለው ይከራከሩ አሉ ለምሳሌው በይዑ ማለት እንደክ ነው የሚያሳየው የለለ ነገር መሸጥ ነውና እንዴት ይቻላል ብለው የሚከራከሩ ነገር ሰዎች አሉ ላኪን ትክክል አይደሉም ይሄ አለ ዚማ ነው የለለና ተሽጥ ማለት እቃውን በዱቢ አይደለም አሁን ላይ ነው የሚሸጠው እቃውን አስረክባለሁ ብሎ ነው እየሸጠ ያለው ነገር ግን እቃው እጁ ላይ የለም የሰለሙ ግን ይኑር ቢባለው ቢባል ሊኖር አይችልም ምክንያቱም እጁ ላይ ቢኖር ማለት እሱን ሸጥ ነበረ አቶ ነው ሰውየው የለውም ብር ፈልጓል የሚሸጠው እቃ የለውም ግን ወደፊት ተወኩለና አለላህ ከራሱም አርሶ ያምጣው አምርቶ ከሰው የሚያምጣው አይመለከተንም ራሱም አርሶ አርሞ አምርቶ ሊያመጣው ይችላል ከለለም ከሰው ቢሆን ፈልጎ የማምጣት ግዴታ አለበት አለዚህማ ስለሆነ ሰላም ይቻላል ስለዚህ የሰላም የሚለው ነገር በጃሂልያም ነበረ በጃሂልያም ሽያጩ አይነቱ ነበረ ባይሆን መስፈርቱን አያሟሉትም ነበረ ስለዚህ አሁን የተቀረው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቅድመ ሁኔታዎችን ማስተካከያ ሰጧቸው በዛው ጸደቀ ነው ምን አሉ عن ابن عباس رضي الله عنهما قال قدم النبي صلى الله عليه وسلم المدينه وهم يسلفون في الثمار السنه والسنتين فقال من اسلف في تمر فليسلف في كيل معلوم ووزن معلوم الى اجل معلوم متفق عليه وللبخاري من اسلف في تمر በሚለው ቦታ في شيء ብሎ ዘግቦታል ነው في تمر አው ወይም ደግሞ في ثمر በታ መቅራፍ ትችላላችሁ كتاباችሁ በሁለቱም ከጻፈው ችግር የለው አንሚ አባስ قال قدم النبي ነብያሽን ገቡ የት ገቡ አልመዲናተ መዲና ገቡ ከየት ከየት የገቡ ይመስላችኋል ከመካ ሂጅራ አድርገው ሄዱ ማለት ነው እንጂ ሰፈር ወጥተው መጡ ማለት አይደለም የሚኖሩት ትውልድ ሀገራቸው መዲና መካ ነው ከመካ ያው ቁረሾች ሲያሰደዷቸው ተሰድተው መዲና ገቡ መዲና ሲገቡ የመዲና ህዝብ ምን ያህል ግብይት ነበረው ይሄ አሁን ምን ጠቅሰው ግብይት ነበረ ነው ወሁም የመዲና ሰዎች እነርሱ ማለት ነው ወሁም ማለት ዩስሊፉን እያበደሩ ወይም ቅድሚያ እየሸጡ ፊሲማሪ በፍራፍሬ ፍራፍሬን ቀድሞ ሰለፍ ይሰጡ ነበረ አሰነተ ለአንድ አመት ወሰነተኝ ለሁለት አመት ማለት ነው አመት ሁለት አመት እንደማለት ነው አሰና ወሰነተኝ ማለት አሰነተ ኢለ ኢለሰነተ እንደማለት ነው ኢለ ሰነ ወሰነተኝ ጊዜው 12 ወር ጊዜ የሚቆይበት ጊዜ አለ ማለት ነው ለአንድ አመት ማለት ዛሬ ነሐሴ ላይ ከሆነ ከርሞ ያው ነሐሴ አካባቢ ወይም ደግሞ ከመድረሱ በፊት ሊሰጠው ይችላል ማለት ነው በሁለት አመት ያደርጉትም ይችላሉ ይሄ ግብይት ነበረ فقال النبي صلى الله عليه وسلم من اسلف አሉ ቅድሚያ ሰለፍ የሚባል ወይም ብድር የሚባል ነገር የሰጠ ሰው ፊት ተምሪን በተምር ፍሬ ተምሩን በብድር የሸጠ ማለት ነው فليسلف ያስቀድም ወይም ደግሞ ሰለፍ ያድርገው في كيل معلوم ስፍሩ የታወቀ 3 ሷ 4 ሷ 4 ወስቅ ከዛ ይተባለ ووزن معلوم ክብደቱ የሚመዘን ከሆነ الى اجل معلوم ከዚህ እስከዚህ ብሎ ተብሎ እነሱ በጀህሪያው ዝም ብለው ለአንድ አመት ወይም ለሁለት አመት ናጓለ ችግር የለም ብለው ሳይቆርጡ ነው የሚዋዋሉት ነብያችን ግን ምን ላ በስፍር የሚሰፈሩ መታወቅ አለበት ተመዛኝ ከሆነ በሚዛን መታወቅ አለበት መቼ ማስረከቢያ ሰዓቱ መታወቅ አለበት እንዲሁም ቦታው የሚታወቅ ነው متفقون عليه وللبخاري في من اسلف ሰላም የሰጠ ቅድሚያ ብድር የሰጠ في شيء በአንዳች ነገር ላይ ተምርም ይሁን ወይንም ይሁን ስንዴም ይሁን ገብስም ይሁን ነው في شيء ሲል في ተምርን የሚለው ግን ተምር ላይ ብቻ ይመስላል ሐዲስ بعض يفسر بعضه بعضا ይባላል አንድ ሐዲስ ሌላውን ሐዲስ ያብራራዋል في ተምርን የሚለውን ጠባባ አገላለጽ ነው في شيء የሚለው ግን አብራራው በማንኛውም ግድ ተምር ብቻ አይደለም ሰመርም ይሁን ሐብም ይሁን እህልም ይሁን ምንም ይሁን እንደው ቀድሞ የቅጠል የገዛ ወይም የሸጠ ሰው ሚዛኑ ክብደቱ ስፍሩ መታወቅ አለበት ነው في كيل معلوم وزن معلوم والمراد اعتبار الكيل فيما يكال واعتبار الوزن فيما يوزن የሚመዘነው በሚዛን የሚሰፈሩን በስፍር ለማለት ነው ይላል ቀጥሉ وعن عبد الرحمن ابن أبزة وعبد الله ابن أبي أوفى رضي الله تعالى عنهما قال كنا نصيب المغانم مع رسول الله صلى الله عليه وسلم وكان يأتيان يأتينا أنباط من أنباط الشام فنسلب فنس فنسلهم في الحنطة والشاعر والش والشعير والزبيب وفي رواية والزيت إلى أجل مسمى قيل أكان لهم زرع قال ما كنا نسألهم عن ذلك رواه البخاري وعن عبد الرحمن ابن أبي أبزا إلينا أبي ألشاشو وعبد الله ابن أبي أوفا رضي الله عنهما قال قال قال قال, قال طيب كنا نصيب المغانم مع رسول الله صلى الله عليه وسلم وكان ياتينا انبات من من انبات الشام فنسلفهم فنسلفهم في الحمص والشعير والزبيب وفي روايه والزيت الى اجل مسمى قيل اكان لهم زرع قال ما كنا نسالهم عن ذلك رواه البخاري ماشي وعن عبد الرحمن ابن ابي ابزان يعني እንግዲህ እናያለን ابن ابزام ካለ ችግር የለው ለማንኛውም ሐዲስ የሚዘግቡ ሁለት ሰዎች ናቸው አብዱራህማን ኢብኑ አብዛና አብዱላህ ኢብኑ አቢ አውፋ ናቸው የሁለቱን ስራ አላህ ወደላቸውና ቃላ ሁለቱም ማሉ ለማለት ነው ኩና ነበርን ኑሲቡ እናገኝ ነበረ ይደርሰን ነበር ኑሲቡ እናገኝ ነበር ምን አልመጋኒመ ዘረፋ ጦርነት ተሄዶ ከጥላት የሚማረከው ነገር ገኒማ ይባላል ወይ መጋኒም ይባላል መጋኒም ይደርሰን ነበር مع رسول الله صلى الله عليه وسلم ከነብያችን ጋር ሆነን ገኒማ እናገኝ ነበረ ያን እንግዲህ ከጥላት የዘረፍነውና ያገኘነውን ነገር እንከፋፈላለን وكان ياتينا انباط من انباط الشام ከሻም አካባቢ የሆኑ ዘሮች ወይም የሆኑ ገበሬዎች ይመጡ ነበረ አንባጥ ማለት ቀውሙ من العرب ከአረብ የሆኑ ሰዎች ናቸው دخلوا في العجم فاستعجموا ይላል አንባጥ ማለት አረብ ሆነው ወደ አጀም ይገባሉ አጀመ ከአረብ ውጭ ያለ ሰው አጀም ይባላል ፈረንጅም ሆነ ፓኪስታንም ሆነ ቱርኪም ሆነ ሀበሻም ሆነ አጀም ይባላል ከአረቦች ውጭ ያለው ዜጋ አጀም ይባላል አንድ አረብ መጥቶ ለምሳሌ የመኔዎች እየመጡ እኛ ሀገር አማርኛ ቋንቋ ተናጋሪ ይሆናሉ ምን ይባላል እነሱ አንባጥ ይባላሉ ማለት ነው ወደ ሻም የነበሩ አንባጦች ነበሩ እና ያው አረብነቱ ጠፍባቸው ቋንቋቸው ተበላሽቶ ተቀላቀለ ከአጀሙ ጋር ማለት ነው እነሱ አንባጥ ይባላሉ እነሱ ይመጡና ፈንስሊፉሁም እናበድራቸዋለን ወይም የቅጠን ሸጥላቸዋለን እንሸጥላቸዋለን ፊልህንጦቲ በስንዴ ወሻዒሪ በገብስ ወዘቢቢ በወይን ቅድሚያ ብር ሰተናቸው እኛ እነሱ ህንጧ ሻዒር ሊያመጡ ማለት ነው وفي روايه بلا ዘገባ ወዘይትም ይላል فنسلفهم فنسلفهم في الحنطه والشعير والزيت እንደ ማለት ማለት ነው ያው ዘይት የሚሆን ነገር ማለት ራስ ዘይት ሊሆን ይችላል ኢላ አጀል ሙሰማ እስከተወሰነ ጊዜ ድረስ ከዚህን ጊዜ እስከዚህን ጊዜ እቃውን ፈልጋችሁ ልታመጡ ዛሬ ብሩልን ልንከፍላችሁ እንተሎ እንስማማ ተባብለን እንስማማለን እንዲያ ሽያጭ ነበረ ብለው አብዱራህማን እና አብዱላህ ኢብኑ አቢ አውፋ ዘገቡ ቂለ ተባለ ባይተው ማን ነው ከሷሃባው መካከል ለነማን ነው የሚባለው ለአብዱራህማንና ለአብዱላህ ማለት ነው አካነ ለሁም ዘርዑን እነዚህ ስንዴና ገብስ ሊያመጡ ገንዘብ መከፍሏቸው ሰዎች አዝርት ነበራቸው እንዴ ገበሬ ነበሩ ይዘሩ ነበር እንዴ እንዴ ተዋዋላችሁ ስንዴ ሊያመጡላችሁ ገብስ ሊያመጡላችሁ ተዋዋላላችሁ ታውቁ ነበር እንዴ አለው ቃላ ሁለቱ መሰጡ ማኩና ነሳልሁም አንዳለከ እንዴ አላችሁ የላችሁም አንጠይቃችሁም ሲጀመር ይኑራቸውም አይኑራቸውም አንጠይቃቸውም ውሉን ብቻ እንዋዋላለን ከርሞ በዚህ ሰዓት እዚቹ ቦታ በእኛ ያክል ዋጋ 3 ኩንታል 10 ኩንታል ልታስረክቡ እንኩ ብሩን ብለን እንከፍላቸዋለን እንጂ ከራሳቸው ያምጡ ከሰው ያምጡት ምን አገባን ቅድም ያያችኋለሁ የቅጠል የሚሸጠው ግድ ከራሳቸው ራሳቸው ዘርተው አጭደው ማምጣት አይጠበቅባቸውም እዳው ብቻ ዳ ሆኖ ይዟቸዋል በተባለው ሰዓት ማስገኘት ማግኘት ማምጣት ብቻ ነው የሚጠበቅባቸው ይላል <clears throat> ስለዚህም ነው አካን ለሁም ዘም ጠይቃቸዋቸዋል አናቅም ጥራሽ ማኩና ነስአሉም አንዳልክ رواه البخاري ስለዚህ ሰላም ላይ የለለ የለለን አትሽጥ የሚለው ነገር ላይ እንደም ከዛም የባሰ ዘርተው ያገኛሉ አያገኙም ራሱ አይመለከተንም እያለ ነው እንደዳ ሆኖ ለይዛቸው በዚህ ጊዜ ሊያመጡ ይሄን ያህል ክብር ሊያመጡ ይሄን ያህል ስፍር ሊያመጡ መዋዋል ብቻ ነው ነው ያው ማስረጃው ቅድም ፊከል ማሉም ወዚህ ማሉም ምናምን ብለናል اذا تدعيتم بدين فاكتبوه الى اجل مسمى ብሏል ይሄ መስፈርት እንዳለ ሆኖ ይቀጥላል ነው ቀጥሉ وعن ابي هريره رضي الله تعالى عنه أن النبي صلى الله عليه أن النبي صلى الله عليه وسلم قال من أخذ أموال الناس يريد أداءها أداء الله عنه ومن أخذها يريد إسلافها أضى الله عنه ومن أخذها يريد إسلافها أتلف الله تعالى رواه البخاري وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال من أخذ اموال الناس يريد اداءها ادى الله عنه ومن اخذها يريد اتلافها اتلفه الله رواه البخاري አሁን ባቡር ቀርዝማት እዚህ ጋር ነው አሁን ስለ ብድር የሚነገረን ሐዲስ ነው ደግሞ ይሄ وعن ابي هريره ስለ አቡ ከአቡ هريره ተዘገበ عن النبي صلى الله عليه وسلم ከነብያችን በመጥቀስ ቃል ነብያችን ብለዋል አሉ من اخذ የወሰደ የያዘ የተቀበለ አምዋል الناس የሰዎችን ንብረት ከሰው ንብረት ብር የሆነ ነገር እቃ የተቀበለ ዩሪዱ የሚያስብ ሲሆን ውስጡ አዳአሃ መመለሷን ማለት ነው አዳ ማለት መመለስ አንዳንድ ሰው ሲበደርሽ ሲበደራችሁ ማጭበርበሪያም ሊሆን ይችላል ብድር ይለዋል እንጂ ቅሚያ ነው ያ ከሆነ አደጋለሁ ግን ኢንሻአላህ መልስለታለሁ ብሎ ተበደረ ኢንሻአላህ መልሰዋለሁ ብሎ ተከራየ እመልስለታለሁ ብሎ ለምን ወሰደ የሆነ እቃ በዚህ በመመለስ ንያ ከወሰደው አደላሁ አንሁ እንደማን ብሎ አላህ ያን መልስ ጧል ያለውን ነገር ይመልስለታል እዚህ ሰውዬ አስተካክሎ መጥቷልና እነመላ አማል ቢንያ ንያውን ሲመጣ ሲበደር ሲዋስ ሊመልስ ሊከፍል ነው ውስጡ የሚያስበው ስለዚህ ሳይከፍለው ቢሞት አሉ ዑለማዎች አላህ ያ ያበደረው አካል ለዛ ለተበዳሪው አፉ እንዲልለት ያደርገዋል ለምን ለመመለስ አስቦ ነበርና የወሰደው ማለት ነው በተቃራኒ ከሆነስ ወመን اخذها የወሰዳት የተቀበላት ዩሪዱ ኢትላፈሃ እጀ ትግባልኝ እንጂ አሳየዋለሁ እያለ ለማጥፋት እያሰበ ማለት ነው ዩሪዱ የሚያስብ ሲሆን ኢትላፈሃ ማበላሸቷን ማለት ማጥፋቷን ማለት ነው አትለፈሁ አላህ እሱን ያጠፋዋል ይሄን ገንዘብ አልመልስለትም ብቻ እጀ ትግባ እያለ የሚበደል ከሆነ ያን ገንዘብ አላህ ያጠፋዋል አይከፍልም ያልከፈለ ሰው ደግሞ ተጠያቂ ነው ቀን የሰው ላይ አይለቅም አሽሂዱ يغفر له كل ذنب الا الدين የተባለው በእስላም ሰማዕታት የሞተ ሰው ወንጀል የተባለ ሁሉ ይማርለታል እዳ ሲቀር ነው የተባለው የዳ ነገር ከባድ ነው ስለዚህ ለመቀማት አስቦ ለማጭበርበር አስቦ ነገ ዛሬ ያለ ሰውየውን ለማሸት አስቦ የተበደረ ሰው አላህ ገንዘቡን ያጠፋበታል መክፈል አይችልም ያልከፈለ ደግሞ ቅጣት ነው የሚጠብቀው ስለዚህ ስንበደርም ስንዋስ ንያችን አስተካክለን እንበደር አበዳርም ነገር ደግሞ ያበድርሃል ዛሬ ያበደረህ ወንድም ከመለስክለት ነገ ያበድርሃል ዛሬ ያበደረሽ ነገ ከመለስሽለት ያበድርሻል ታበድርሻለች አለዛ ምንድን ነው የሚባለው በአንድ ጉርጓር ሁለት ጊዜ አልጠቃም ይላል ትናንተ በድሮ ስለ አጥፎ ቢሙዛ ላበድረው ነው የለኝም ብዬ ነው የሚለው ይሄ ሐዲስ በጣም ከባድ ነው በነገራችን ማበደር አጅራለሁ አበዳሪዎችም ሊላህ ብሎ ካበደሩ ተመላሽ ቢሆን የሚያገንዘብ ለጊዜው ችግሩን ገራግሎታልና አላህ ችግሩን ገላግሏል ሙህኛውን ተበዳሪውን በመልካም ሲመልስ አበዳሪውም ያን ኸይር ሰው ይቀጥልበታል አንዳንድ ሰዎች አያበድሩ ተበድረው አይመልሱ የሰውንም በር ይዘጋሉ እየቸገረው የሚበደረውን ሁሉ በር ያው በመቀማታቸው ያሰጓጉላሉ ሰውን ክፉ ያረጉትና አላበድርም ይላል አላየሃል ማሚ ሙስሊሚን ዩዳኑ ደይነን يعلم الله انه يريد اداءه الا اداه الله عنه في الدنيا والاخره ብለዋል ይሄ ነው ሐዲስ ማንኛው ሙስሊም ሆኖ ብድርና አይበደርም አላህ ያቀበታል ሲበደር ለመመለስ እያሰበ ነው እያሰበ እንጂ ለማስቀረት አስቦ አይበደርም አላህ ዱንያ ላይም ሆነ አኺራ ላይ የሚከፍልለት የሚመልስለት ቢሆን እንጂ ብለዋል የሰውን ገንዘብ ያለ ፍላጎት ምንም ሳያስፈልገው እንደው ለማጭበርበር ብሎ የወሰደ ሰው ያው ገንዘቡም ጠፊ ነው ሰውየው ተጠያቂ ነው ነው አላየሃል ንያችንን ማስተካከል ያለውን ጥቅምና ንያን ማበላሸት ያለው ጉዳት ነው ሐዲስ አጭሩ የሚያሳየው ቀጥሉ وعن عائشة رضي الله تعالى عنها قالت يا رسول الله إن فلان قد إن فلانا قد قدم له بز من الشام فلو بعثت إليه فأخذت منه ثوبين ثوبين بناسية إلى ميسرة فأرسل إليه فامتنع أخرجه الحاكم والبيحاقي ورجاله ثقال ثقات طيب وعن عائشة رضي الله عنها أنها قالت قلت يا رسول الله إن فلانا قدم له بز من الشام فلو بعثت إليه فأخذ فأخذت منه ثوبين نسيئة إلى ميسرة فبعث إليه فامتنع أخرجه الحاكم والبيهقي ورجاله ثقات عجيب كعائشة تزغب سرانا الله لله أنها قالت ارسل على شمال تزغبوا قلت يا رسول الله አንተ የአላህ መልእክተኛ ሆይ አልኳቸው ስላለ ባለቤቷ ነብያችን አለይሂ ሰላቱ ወሰለም እነ ፉላነን ስሙን ጠርታ አቶ ከሌ የሚባል ሰው እዛው ስላስፈለገ ነው እንጂ እሷ ስሙን ጠርታዋለች ፉላን አይደለም ያለችው ሰው ስሙን ጠርታ ነው ግን እዛ ሀርስን ሲያወራ ስሙ መጥቀስ አያስፈልግም መልእክቱን ነው እነ ፉላነን አቶ ከሌ ቀዲመ ለሁ ለርሱ ገብቶለታል ማለት ነው መጥቶለታል በዙን ጣቃን በለው የወፈር ያለ የልብስ አይነት ነው ይላል በዝ ማለት ያው ጣቃ ነው ምን ምን ሻሚ ከወደሻም በኩል ቆንጆ ልብስ መጥቶለታል እንግዲህ አሁን የሶሪያ ስርት ሜዲን ሶሪያ ልብሶች ኮቶች ማሞች ውድ ናቸው ጥሩ ነበር በዛን ጊዜ በነገራችን ሻም ማለት ያሁኑ አውሮፓ ያሁኑ አሜሪካ ያሁኑ ጃፓን እንደማለት ነው በጣም የሸቀጣ ሸቀጥ ትልቅ እንትን ባለው የየመንና ሻም ነበር ያሁን አድርገውና እና ከወደ ሻም በኩል ጥሩ ጣቃል መስመቶለታልና ወደሱ እንደው ፈለው በአስተ ኢለይህ አለች ሰው ብትልክ ፈለው በአስተ ብትልክ ማለት ነው ኢለይህ ወደዛ ወደ ፍላን ኢላ እነ ወደ ተባለው ሰውዬ فاخذت ብትቀበል ብትይዝ منه ከርሱ ثوبين ሁለት ልብሶችን ነሲአተን በብድር እንደማለት ነው ዋጋው ቀስ በሚከፈል እንደማለት ነው فاخذ منه ثوبين ነሲአተን የብድር በብድር በዱቤ ሁለት አቃዎችን ብታመጣ መቼ ሊከፈል ኢላ መይሰረቲን ያው አቅም እስከምናገኝ ገንዘብ ስናገኝ ከፍላለን ብለው ብሎ ጠይቆ የሚያመጣልን ሰው ብትልኩ ጥሩ ነበረ ብላ ሐሳብ አቀረብኩኝ ነው አይሻ የምትለው እንግዲህ ያው የሀገር ውስጥ ሚኒስትር ሲልክ ያው መላክ ነው فبعث اليه ወደዛው ስሙ ወደ ጠቀሰችው ሰውዬ ነብዩ አለይሂ ሰላቱ ወሰለም ሰው ላኩ ማለት ነው فبعث رسول الله اليه الى فلان ማለት ነው ላክልኝ የዱቤ ብለው ማለት ነው ፈምተና አልሰጥም አለ ሰውየው አላበድርም የዱቤ አልሸጥም አለ ማለት ነው نسيء ان يؤخر تسليم الثمن طيب الى مساله الى وقت اليسار والساعه والغنى እስከምን ከብር ማለት ነው መቼም ከብራለሁ እንጂ ደህያ ላይ አይባልም طيب ስለዚህ ያው እሱ ሐሳብ አቅርባ ነበር ሐሳቡ ነብዩ አለይሂ ሰላቱ ተቀብለውታል ነው ገብቷቸዋል የዱቤ ለመግዛት አይሆንም አላሉም አይበቃም አላሉም እንደሚበቃ ነውበት ሰው ልከው ነበረ ሰውየቱ ግን አልሰጥም አለቻች የዱቤ መብቱ ነው ሐቁ ነው ካሽ መሸጥ ዱቤ መሸጥ መብቱ ነው ዋናው ነገር አሁን መልእክቱ እቃን አንድ ነገር መበደር ይቻላል የብድር መግዛትም ይቻላል ዱቤ መግዛትም ይቻላል ከተስማሙ ይሄው ባይሸጥላቸውም የዱቤ ሊገዙ ሰው ልከው ነበረ መላካቸው ራሱ መብቃቱን ያመለክታል ነው እሺ من من كرم نفسه وحسن خلقه انه لم يعاتبه ነብዩ አለይሂ ሰላቱ ወሰለም የሚስላቸው አንተ ማን ነህ አላሉትም ለምን እኔን የሚያከሰው መጥቶ እንዴት እንዲያከኝ አላሉትም ይሄ ምን ያሳያል ነብዩ ሰለላሁ ዐለይሂ ወሰለም የነበራቸው ቸርነት የነበራቸው ስነ ምግባር እሱም የሚወቅሱበት ነገር አልነበረም ወኢንማ عامله بما ادبه الله تعالى አላህ ስርዓት ባሳዛቸው ስነ ምግባር ነው ሰውየው ጋራ የተዋዋሉት ወይም ደግሞ የተግባቡት ምን በሚል خذ العفو وامر بالعرف واعرض عن الجاهلين ብሏቸው አላህ ይቅርታን ያዝ ባህሪ አድርገው በጥሩ እዘዝ አንዳንድ አላዋቂ ሰዎች ባፋቸው ጥሩ መናገር ሲገባቸው እንደ ሰገራ የሚያስጠላ ነገር ሲናገሩ ተዋቸው ዙረህ ማታያቸው ያላቸው አላህ ፈሙዝ ጃሂሊ ከዱቡሪሂ ይላል ያገሬ ሰው ያ የጃሂል ምላስ አፍ ያው የሚወጣው ነገር መጥፎ ነው ይባላል ሌላው ጀዋዙ ሙዓመለት الكفار ነው ከካፍር ጋር መሻሻል መለዋወጥ ይቻላል ችግር የለውም ባላቸው ያከብሩን ያስቸገሩን እንጂ መዋዋል መሻሻጥ ምናምን ነገር ችግር የለም ማህበራዊ ጉዳይ ችግር የለም ከእምነት ውጭ ለነሱ መሸጥ ከነሱ መግዛት ሙአመላ ማለት ነው ኢባዳ አይቻልም ከነሱ መግዛት ለነሱ መሸጥ እነሱ ወዳጅ አድርጎ ከመያዝ አይቆጠርም መበደር ይቻላል ሐታ ከካፍርም ቢሆን طيب ነብዩ ሰለላሁ ዐለይሂ ወሰለም እህል ገዝተው ለቤተሰባቸው ቀለብ የብረት ቀሚሳቸውን እዳ ሲዘው ገዝተው ነበር ራህን አሁን ወደፊት ሊመጣ ነው የምናየው ይሆናል ማለት ነው ብድር ያለ ነው ከካፍርም ቢሆን ሌላው እብድር ላይ እንደው አበድረ ከተባለ ኢላማ ይሰራ ነው ሳገኝ ሰጣለሁ ነው ገደብ የለውም እንደ ሰላሙ በዚህን ቀን በዚህን ቀን በዚህን ቀን የሚባል ነገር የለም ለምን ሽያጩ እለታዊ ነበረ ችግረኛ በመሆኑ ያቆየው እንጂ ሽያጩ ሲጀመር እለታዊ ካሽ ነበረ የሰለሙ ግን እለታዊ ላድርገው ቢባልም ሊሆን የማይችል ነገር ነው የለለ ነገር ነው የሚሻሻጡት ማለት ነው ሌላው የሁዳዎችን የሁዳዎች ስስታሞች ናቸው ይባላል ያለ ስነ ምግባራቸው የተበላሸ ነው ይባላል ይሄው እዚህም የሚያሳየው እሱን ነው የዱቤ ሽጥል ሲሉት እንቢ ማለቱ ማለት ነው فبظلم من الذين هادوا حرمنا عليهم طيبات احلت لهم وبصدهم عن سبيل الله كثيرا واخذهم الربا وقنه عنه واكلهم اموال الناس بالباطل واعتدنا للكافرين منهم عذابا اليما سل الله የይሁዶች ማንነት እየዘረገፈው ያለው ማለት ነው ሌላው አንድ ሰው ገንዘቡ ላይ ሹብሃ አለ ሐላል ሐላል የሚሰራ አንዳንድ ሐራሞች ነገሮች ሊሰራ ይችላል ይሁን እንጂ ለሱ ሐራም ይሆንበት እንጂ እኛን ከመዋዋል የሚከለክለን ነገር የለም ነው طيب فإن المعروف عن اليهود التعامل بالربا يهودا ሆኖ መቼም የሚሰራ ሁሉ ሐላል ነው አንልም ወለድ ሻሻል ይችላል ብዙ ሐራም ውስጥ ሊገባ ይችላል ጉቦ ሊቀበል ይችላል ጉቦ ነገር መብላት አይቻልም ነበር በሙስሊሞች ግን ከዚህ አይነቱ ሰው ጋር መዋዋል መቻሉ ሹብሃ አለበት ሰው ጋር መዋዋል ችግር የለውም ባይሆን የሹብሃው ተሳታፊ እንዳኮን እንጂ አንተ ነው አንተ የሸጥክለተስ የገዛ ነው ብር ሰጥተህ ያብር ያምጣው ከየት የራሱ ጉዳይ እኛ ከመሻሻልና ከመለዋወጥ የሚከለከለን ነገር የለም ነው ባቡር ረህኒ ካሁን በኋላ ነው ኢንሻአላህ በሚቀጥለው ሳምንት እዚህ በቃናል وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته